ብስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ሰለላሁ አለይህ ወሰለም ይሄ ሁለተኛ ክለሳችን ነው የኪታቡ ተውሂድ ማን ነው ባለፈው ሳምንት ከባለፈው ሳምንት የቀጠለ ባቡ ምዕራፍ ፈضሉ ተውሂድ የተውሂድ አብላጫነትና ወማ ዩከፊሩ የሚያጠፋው ሚነ ዝኑቢ ከወንጀል ስለዚህ እዚህ ምዕራፍ የምንማረው ምንድን ነው ተውሂድ ከፍተኛ ደረጃ እንዳለው እና ወንጀሎችንም ደግሞ እንደሚያጠፋ ነው ማለት ነው እዚህ ምዕራፍ ላይ የመጀመሪያ ምዕራፋችን ላይ የምንማረው ፈድሉ ተውሂድ የተውሂድ አብላጫነትና ወማ ዩከፊሩ ደግሞ የሚያጠፋው ሚነ ዙኑቢ ከወንጀሎች ማለት ነው ወቀውሉ ላህ ተዓላ የአላህ ንግግር ነው አለዚነ አመኑ እነዚያ ያመኑት ወለም የልቢሱ ኢማንሁም ኢማናቸውን ያላለበሱ ቢዙልሚን በበደል ኡላኢከ እነዚህ እኮ ለሁሙል አምኑ ለእነሱ ደህንነት አላቸው ወሁም ሙህተዱን ቅን መንገድ የተመሩ ናቸው እነዚህ ይላል ይህ አላህ ንግግር ምን ይላል አለዚነ አመኑ እነዚያ ያመኑት ማለት ነው ያመኑት ሙስሊሞች የሆኑ ሙእሚኖች የሆኑት ወለም የልቢሱ ኢማነሁም ኢማናቸውን ያላለበሱ ቢዙልሚን በበደል ካመኑ በኋላ በደል ዙልም ያልሰሩ ማለት ነው ሽርክም ዙልም ነው ኡላኢከ እነዚህ እኮ ያመኑት ማለት ነው ለሁም ልአምኑ ለእነሱ ደህንነት አላቸው ሰላም አላቸው ወሁም ሙህተዱን እነሱ ቅን መንገድ የተመሩ ናቸው ይሄ ነው የተውሂድ ባለቤት ራሱ የሚያገኘው ምንድን ነው ደህንነት ሰላም አለው ቅን መንገድን በአላህ ይመራል ማለት ነው ሱረቱ ልአንዓም ነው ሌላ ቀጥጦ ያመጣው ማስረጃ ምን የሚል ነው وعن ዑባደት بن صامت رضي الله عنه ዑባደት እብኒ ሳሚት የሚባለው ሰሓቢዬ አላህ መልካም ስራውን ይውደድለትና ቃለ አለ ቃለ ረሱሉላሂ ሰለላሁ አለይህ ወሰለም ነቢያችን ሰለላሁ አለይህ ወሰለም አሉ መን ሸሂደ ይህ ሰሓቢ የዘገበው ሐዲስ ማለት ነው ነቢያችን ስለ ላሁ ለ ሲሉ ሰምቶ መን ሸሂደ የመሰከረ አላ ኢላሃ ኢላላህ በእውነት የሚመለክ አምላክ አንድ አላህ ብቻ ነው ብሎ የመሰከረ ዋሕድሁ ብቻውን ላሸሪከ ለሁ ለእሱ ምንም ጓደኛ የለውም ብሎ የመሰከረ ማለት ነው ምን ሸሂደ የመሰከረ አን ላኢላሃ ኢላላህ በእውነት የሚመለክ አንድ አላህ ብቻ ነው ዋሕድሆ ብቻውን ላሸሪከ ለሁ ለሱ ምንም ጓደኛ ወይንም ደግሞ ሸሪካ ሳይኖረው ይህንን ብሎ የመሰከረ ሰው ወአነ ሙሐመደን ደግሞም ሙሐመድ አብዱሁ ወረሱሉህ የአላህ ባሪያና መልእክተኛ ናቸው ብሎ የመሰከረ ወአነ ዒሳ ዒሳ ደግሞ አብዱላሂ አላህ ባሪያ ወረሱሉ መልእክተኛ ነው ብሎ የመሰከረ ወከሊመትሁ ንግግሩ ናት ዒሳ ማለት ነው ወከሊመትሁ ንግግሩ ናት አልቃሃ የጣላት ኢላ መርየመ ወደ መርየም የጣላት ንግግሩ ናት ወሩሑን ሚንሁ ከሱ የሆነች ሩሕ ናት ዒሳ የተፈጠረው ማለት ነው ይህንን ብሎ የመሰከረ አሁንም ይቀጥላል ወአነ ልጀነተ ሐቁን ጀነት ደግሞ እውነት ናት ብሎ የመሰከረ ወናረ ሐቁን እሳትም እውነት ነው ብሎ የመሰከረ አድኸለሁ ላሁ አላህ ያስገባዋል አልጀነተ ጀነት ያስገባዋል አላ ማ ካነ ሚን አመሊን የእሱ ሰውየው ያለበት የሥራ ሁኔታ የፈለገ አይነት ቢሆንም ይላል ስለዚህ ሀዲስ ምንድነው የሚለው መንሸሂደ ዝርዝሮችን ነው የሚጠቅሰው ሲጀምር ሸሂደ የመሰከረ ምን ብሎ ቀጥሎ የሚመጡትን ነጥቦችን የመሰከረ ሰው አምኖባቸው የመሰከረ ማለት ያው አምኖበት በአፉ ከተናገረ ማለት ነው አላ ኢላሃ ኢላላህ ዋህደሁ ላ ሸሪከ ለህ በእውነት የሚመለክ አምላክ አንድ አላህ ብቻ ነው ብሎ ዋህደሁ ብቻው ላሸሪከ ዋህደሁ ላሸሪከ ለሁ የሚሉት ላኢላሃ ኢላላህ የሚለውን የበለጠ ለማጠናከር የመጡ ናቸው የበለጠ ተእኪድ ለማድረግ የመጡ ናቸው ለማጠናከር ማለት ነው ሀሳቡን እንጂ ላኢላሃ ኢላላህ የሚለው ሀሳቡን ሁሉ ጠቅልሎ ይዞታል በእውነት የሚመለክ አምላክ አንድ አላህ ብቻ ነው ብሎ ጠቅልሎ ይዞታል ዋህደሁ ብቻውን ይላል ላሸሪከ ለሁ ለሱ ምንም ጓደኛ የለውም የሚለው ላኢላሃ ኢላላህ የሚለውን የበለጠ ለማጠናከር የመጡ ናቸው ማለት ነው ወአነ ሙሐመደን አብዱሁ ወረሱሉሁ ሙሐመድ ደግሞ አብዱሁ ባሪያ ናቸው ወረሱሉሁ ደግሞ መልእክተኛ ናቸው ነቢያችን ስለ ላሁ ሰለም እንዳሉት ከዚህ የበለጠ አንድ ባሪያ ጥሩ የሚጠራበት መጠሪያ የለም ባሪያ ተብሎ መጠራት ለአንድ ሰው ከዚህ የበለጠ ጥሩ መጠሪያ የለም አላህ ዘንድ ማለት ነው አብዱሁ ባሪያ ወረሱል መልእክተኛ ከተባሉ እሳቸው ይሄ ለሳቸው ሸረፍ ነው ለሳቸው ክብር ነው የአላህ ባሪያና የአላህ መልእክተኛ መባል ለእሳቸው ክብር ነው ከዚህ የበለጠ ጥሩ መጠሪያ የለም ነቢያችን ስለ ላ ስለም ራሳቸው ተናግረውታል ይህንንም የመሰከር አሁንም የመሰከሩ እንትኖችን ነው የምንጠቅስ ያለ ነው ዋነ ዒሳ አብዱሁ ስንል እዚህ ጋር የነቢያችን ስለ ላሁ ሰለም ያው ይሄ የታወቀ ነው አሁን የዒሳን ስናብራራ ይገባቸዋል የበለጠ ወአነ ዒሳ ዒሳ ደግሞ አብዱሁ አብዱላህ የአላህ ባሪያ ነው ወረሱሉሁ መልእክተኛ ነው ስለዚህ ዒሳ ስናወራ ምንድን ነው አብዱላህ የአላህ ባሪያ ነው የአላህ ባሪያ ነው ዒሳ ስንል ማንን እንቃረናለን ክርስቲያኖች እንቃረናለን ማለት ነው ነሳራዎችን ነሳራዎች ምንድን ነው የሚሉት ዒሳ እብኑላህ ይላሉ ዒሳ ሁወ ይላሉ አይደለ ዒሳ አላህ ነው ዒሳ የአላህ ልጅ ነው ይላሉ እኛ ደግሞ ዒሳ የአላህ ባሪያ ነው እንላለን ማለት ነው አብዱላህ ስንል ማንን ነው የምንቃረነው ነሳራዎች እንቃረናለን ማለት ነው وأن عيسى عبد الله عيسى يا الله باريانو ወረሱሉሁ መልእክተኛ ነው ስንል ደግሞ የሁዳዎችን እንቃወማለን ማለት ነው አይሁዶችን ለምን እነሱ ዒሳ መልእክተኛ አይደለም ውሸታም ነው የዝሙት ልጅ ነው ዲቃላ ነው ብሎ ይሳደባሉ ዒሳ ከዚህ የጠራ ነው ዒሳ የአላህ መልእክተኛ ነው ወረሱሉሁ የአላህ መልእክተኛ ነው ስለዚህ ሁለቱን እንቃረናለን ነሳራዎችንና የሁዶችን በዚህ ንግግር ማለት ነው ወአነ ዒሳ አብዱላሂ ወረሱሉህ ኢሳ የአላህ ባሪያና የአላህ መልእክተኛ ነው ወከሊመቱሁ ንግግሩ ናት ኢሳ የተፈጠረበት ወከሊመቱ ንግግሩ ናት አልቃሃ የጣላት አልቃሃ የጣላት ኢላ መርየመ ወደ መሬት የጣላት ንግግሩ ናት ወሩሑን ሚንሁ ከሱ የሆነች ወሩሑን ሚንሁ ከሱ የሆነች ሩህ ናት ዒሳ ማለት ነው ስለዚህ ዒሳ አፈጣጠር ይሄ ይነግርናል ምን ማለት ነው ወሩሑን ሚንሁ ከእሱ የፈጠረው ሩህ ነው እኛ ስጋችን ከመፈጠራችን በፊት ሩሃችን ሁሉ አለ ስለዚህ ሰማይ ሰማይ ላይ ማለት ነው ስለዚህ ሁላችን ስንፈጠር ሩህ ይመጣል ማለት ነው ለኛ አራት ወር ሲሆነን ሀዲስ ላይ እንዳለው አርባዒን ላይ እንደቀራችሁት አርባ እንትን አራት ወር ሲሞላው መላይካ ይመጣና ሩህ አስገብቶ ሁሉ ነገር ይጽፍልናል ደስተኛ ነው የሚሞትበት ወይ ሸቅይ ነው ይህ ሁሉ ይጻፋል አይደለም ስለዚህ ልክ እንደዛ የዒሳ ደግሞ ካላባት ሩህ መጥቶ ከአላህ ከፈጠራቸው ሩሖች ውስጥ አላህ ከፈጠራቸው ሩሖች ውስጥ ጅብሪል ተልኮ ጅብሪል ይዞ መጥቶ መርየም እንድታረግ ሆነ ማለት ነው አላህ ከፈጠራቸው ሩሖች ውስጥ መጥቶ ካላባት ልጅየው እንዲረገዝ ተደረገ ማለት ነው ኢነላሃ አላ ኩል ሸይን ቀዲር አላህ ሁሉንም ነገር ማድረግ ይችላል አላህ ሁሉንም ነገር ማድረግ ይችላል አንዳንድ ሰዎች አላህ ሁሉም ነገር ማድረግ ይችላል ሲባል አንዳንድ ነገር ያወራሉ አንዳንድ የማይሆን ነገር ማለት ነው ምን አላ ኩል ሸይ ሲል አንድ ነገር ማለት የምናወራው ሁሉንም ነገር ማድረግ ይችላል ነገር የሚባለው ምን አይነት ነው ነገር ማለት ራሱ ሸይ ማለት አሊሞ ሲያስቀመጡት ምንድነው የሚሉት ሸይ ማለት መሆን የሚችል ነገር ነው ትክክለኛ ነገር ማለት ነው ባጭሩ ኢነላህ አላ ኩል ሸይን ቀዲር ምክንያቱም የማይሆን ነገር ሁሉ አይደለማ ምንም የለም እናላህ አላ ኩል ሸይን አላህ የፈለገውን ነገር ሁሉ ማድረግ ይችላል ስለዚህ አላህ ከፈጠራ እኛ እንደምናየው ሁላችንም አባትና እናት አለን ከአባትና እናት ከእናት ነው የተፈጠር ነው ዒሳ ሰላም ከእናት ብቻ ተፈጠረ ካላባት ሐዋአ ደግሞ ከአባት ብቻ ተፈጠረች እናት የላትም አደም አለይህ ሰላም ራሱ ደግሞ አባትም እናትም የለውም አላህ በእጁ ከጭቃ ፈጠረው ስለዚህ አላህ እንደፈለገው ይፈጥራል አባትና እናት የሌለው አለ አባት የሌለው አለ እናት የሌለው አለ አባትም እናትም ያለው አለ ማለት ነው ስለዚህ ይህ አላህ አፈጣጠር ነው ጌታ የሚሆን ቢሆን ኖሮ አባት ስለሌለው አንዳንዶቹ አሀ ዒሳ እኮ አባት የለውም ስለዚህ ጌታው ጌታ እንደ መሆን እንዳለበት ይህንን ማስረጃ ያመጣሉ እንደዛ ከሆነ ከዒሳ የበለጠ ማን ነው ጌታ መሆን ያለበት አደም አለይህ ሰላም ነው ለምን አባት የለውም እናትም የለውም ጭራሽ አልተወለደም አላህ በእጁ ነው የፈጠረው ስለዚህ ጌታ በዛ መመዘኛ ቢሆን ኖሮ እሱ አደም የበለጠ ከኢሳ የበለጠ ጌታ ይሆን ነበር ማለት ነው ይህንን ሁሉ የመሰከረ ወአነ አልጀነተ ሐቁን ጀነት ደግሞ እውነት ነው ብሎ የመሰከረ ጀነት እውነት ነው ብሎ የመሰከረ ጀነት እውነት ናት ብሎ የመሰከረ ወናራ ሐቁን እሳትም እውነት ናት ብሎ የመሰከረ አሉ በሸርጣዮቸው ማለት ነው ሁሉ ነገር አሉ ለዘላለም አይጠፉም አሁንም ተፈጥረዋል እስከ መጨረሻ አይጠፉም ጀነት ለሙእሚኖች ናት እሳት ለካፊሮችና ለፋሲቆች ናት ብሎ ማመን ሁሉንም ማለት ነው አድኸለሁ ላሁ ይህን ሁሉ ያመነ እና የመሰከረ አድኸለሁ ላሁ አላህ ያስገባዋል አልጀነተ ጀነት ያስገባዋል ገነት ያስገባዋል አላማ ካነ ሚን አመሊን የሰውየው የስራ አይነት የፈለገ አይነት ቢሆንም የሰውየው የስራ አይነት የፈለገ ቢሆንም አላህ ጀነት ያስገባዋል ማለት ነው <clears throat> ስለዚህ የተውሂድ አብላጫነትንም ያስረዳን ርዕሱ ከርዕሱ እንደምትረዱት ይሄ አሁን የዘረዘር ተውሂድ ነው እኮ ሸሃደቱ አላ ኢላህ ኢላላሁ አነ ሙሐመድ ረሱሉላህ ዋሕደሁ ላ ሸሪከ ሌላ የመጀመሪያ ሙሐመድ አብዱላህ ወረሱሉ ዒሳ አብዱላህ ወረሱሉ ይሄ ሁሉ ጀነት ሐቅ ነው እሳት ሐቅ ነው ይሄ ሁሉ ተውሂድ ነው እኮ የተውሂድ ክፍል ነው ስለዚህ ተውሂድ ይህን ሁሉ ያመነ ሰው ስራው መጥፎ ስራ ቢኖረውም መጨረሻ ላይ ምን መሆኑ አይገባ አይቀርም ማለት ነው አላህ ጀነት ያስገባዋል መጀመሪያ ሊቀጣው ይችላል በወንጀሉ መሰረት ምን ሊለው ይችላል ግን መጨረሻ ላይ ምን አለው ማለት ነው የተረጋገጠ ምን አለው ተውሂድን ተግባራዊ ያደረገ ሰው ጀነት አለው ለዛ ነው ተውሂድ ከሁሉም ከፍ ተደርጎ የበለጠ አትኩሮት መሰጠት ያለበት ይሄ ካወቅን ጀነት ተውሂድ ያረጋገጠ ሰው የፈለገ ወንጀል ቢሰራ መጀመሪያ ሊቀጣ ይችላል ግን ዞሮ ዞሮ መጨረሻው የእሱ መጨረሻው ምንድነው የተረጋገጠው ጀነት ይገባል ስለዚህ ይህን ካረጋገጠን አብዛኛው ጊዜያችን የምናስተምርበትም ለራሳችን የምንማርበትም ሰዎች የምንሰብከው ምናምን መሆን ያለበት ምንድነው በተውሂድ ነው መሆን ያለበት ወለሁማ ደግሞ ራሳ እነሱ አክረጃሁ ይላል ይሄ ያው ታውቁታላችሁ ከዚህ በፊት ምንድነው አክረጃሁ ሲባል ካሁን ባለ ሐዲስ ስታዩ ቡኻሪና ሙስሊም ዘግቦታል ለማለት ነው አክረጃሁ ካለ ቡኻሪና ሙስሊም ዘግቦታል ማለት ነው ሶሒሖቹ ሶሒሕ ነው ስማቸው ራሱ ሶሒሕ ቡኻሪ صحيح مسلم ولهما أهون من الناس يزقوا بالحديث نو في حديث عتبان عتبان نو حديث يزقبوا فإن الله الله كو أنا فإن الله الله كو حرم إرما درقوال حرم إرما درقوال وي على النار بأسات لاي على النار بأسات لاي من قال يالا فإن من قال يالا لا إله إلا الله ይቅርታ ላኢላሃ ኢላላህ በእውነት የሚመለክ አምላክ አንድ አላህ ብቻ ነው ብሎ የመሰከረ ሰው አላህ እሳትን እርም አድርጎለታል ለዛ ሰውዬ የብተጊ ከጅሎ ወይም ፈልጎ ቢዛሊከ በዚህ ወጅህ አላህ የአላህን ፊት ፈልጎ ፈኢነ አላህ አላህ እኮ ሐረመ አለ ናሪ ለእሳት እርም አድርጓል አያስገባውም ማለት ነው መንቃለ ያለን ሰው ላኢላሃ ኢላላህ ላኢላሃ ኢላላህ በእውነት የሚመለክ አምላክ አንድ አላህ ብቻ ነው ብሎ የመሰከረ ሰው አላህ ለሱ ሰውዬ እሳትን እርም አድርጎበታል እሳት አያስገባውም የብተቂ ነገር ግን ፈልጎ መሆን አለበት ቢዛሊከ በዚህ ንግግሩ ወጅህ አላህ የአላህን ፊት ፈልጎ ምን ማለት ነው ንያው ከመጀመሪያ እስከ መጨረሻ ለአላህ ብቻ መሆን አለበት ለገሌ ለገሌ ብሎ ሳይሆን ለአላህ ብቻ መሆን አለበት ጥርት አድርጎ ማለት ነው እንትን ሳይገባበት ሪያ መግባት የለበትም ማለት ነው ለሰው ለገሌ ብሎ መስራት የለበትም ያው እዚህ ጋር ላኢላህ ኢላላህ የሚለው ብዙ እንትን አለው ላኢላህ ኢላላህ ሲባል አንዳንዶቹ ሶላት ይገባል የሚሉ አሉ ችናት ሌላው የተስማማ ሁሉም ዑለማዎች የተስማሙበት ምንድነው ነው ኢላላህ ሲል አንድ ሰው ዝም ብሎ ቢል ትርጉም የለውም ለምሳሌ አንድ ሰውዬ ላኢላሃ ኢላላህ ሲባል አንዳንዱ ሰዎች ይህን ለሹብሃ ይጠቀሙበታል ለማሳሳቻ ላኢላሃ ኢላላህ ያለ ሁሉ ሰው ጀነት ይገባል ይሏል ይላሉ ትክክል ላኢላሃ ኢላላህ ያለ ሰው ሁሉ ምን ይገባል ጀነት ይገባል ግን ባፉ ዝም ብሎ ላኢላሃ ኢላላህ ስላለ ላኢላሃ ኢላላህ ብሏል ወይ ነው ለምሳሌ አንድ ሰው ነሳራ ይሁን ወይ ካፊር ይሁን ካፊር አለ እንበልና አንድ ምሳሌ ብንወስድ ወይ አዎ ነሳራ ብንወስድ ወደ ቤተ ክርስቲያን የተመላለሰ ላኢላህ ኢላላህ ብያለሁ እያለ ወይ ዒሳን እያመለከ አንድ ሰው ዒሳን እያመለከ ላኢላህ ኢላላህ ብያለሁ ቢል ተቀባይነት የለውም አይደለ ሁላችን የምንስማማበት ሀሳብ ነው ስለዚህ ከዚህ ምን እንረዳለን ላኢላህ ኢላላህ ዝም ብሎ ባፉ ማለቱ ብቻ አይደለም ማለት ነው ሌላ የሚያያዝ ነገር አለ ስለዚህ ዑለማዎች ያስቀምጡት ባጭሩ ምንድነው አንዱ ላኢላ ኢላላህ ሲል ትርጉሙን ማወቅ አለበት ትርጉሙን ማወቅ አለበት ላኢላ ኢላላህ ማለት ደግሞ ትርጉሙን ማወቅ አለበት ሁለተኛ ትርጉሙ ምንድነው በእውነት የሚመለክ አምላክ አንድ አላህ ብቻ ነው ከዚህ በፊት አውርተናል ላኢላ ኢላላህ ማለት አላህ አንድ ጌታ አላህ ብቻ ነው ማለት አይደለም አይደለም ለምን ከዚህ በፊት እንደተነጋገርነው ቁረይሾች የፈጠራችሁ ጌታ ጌታ ማን ብትሏቸው አላህን ይላሉ ያምናሉ እኮ ግን አዎ ተግባር ነው ላይላህ ኢላላህ በሉ ሲባሉ ምን አሉ አንልም አሉ ማን የፈጠራችሁ ሲባሉ ጌታ ማን ነው ሲባሉ ምን ይላሉ አላህ ነው ይላሉ ላይላህ ኢላላህ በሉ ሲባሉ አንልም አሉ ስለዚህ ላይላህ ኢላላህ ምን ማለት ነው ባል ነው ግሙ አውቀውታል እነሱ ይሄን ሁሉ ጣውታት አምልኳችሁን ሁሉ ለአንድ ለአላህ ብቻ አድርጉ ማለት ነው ስለዚህ አንልም አሉ ቁርአን ላይ አለ ይሄ እነሱ ፈጣሪያችሁ ማን ነው አርሽን የፈጠረው ይሄ ሁሉ ሲባሉ አላህ ይላሉ ያምናል ይሄንን ላኢላሃ ኢላላህ በሉ ሲባሉ ግን ምን አሉ አጃዓለ አልአሊሀተ ኢላሃን ዋሂዳ ኢነ ሀዛ ለሸይኡን ዑጃብ ነው ያሉት እኮ ይሄን ሁሉ አማልክት አንድ አምላክ አደረገ እንዴ በጣም የሚገርም ነገር ነው አሉ አንቀበልም አሉ ስለዚህ ላይላ ኢላላህ ማለት በእውነት የሚመለክ አምላክ አንድ አላህ ብቻ ነው ማለት ነው እሺ <clears throat> ሌላ ደግሞ ሶስተኛ ላይ ተግባራዊ ማድረግ አለበት ነው ተግባራዊ ማድረግ አለበት ላይ ነው እንግዲህ ተግባራዊ ማድረግ አለበት ማለት ከሽርክ መራቅ አለበት ይሄ አይነት ሁሉ ይጠቃልላሉ ይሄ ሁሉም ይስማማል ሽርክ እየሰራ ላይ ኢላህ ቢል ትርጉም የለውም ኺላፉ ማን ላይ ነው ሶላት ላይ ነው ግማሾቹ ሶላት ከሰገ ካልሰገደ ያው ሙስሊም አይደለም ላኢላሃ ለላ አላለም ይላሉ ነው ያስቀምጡታል ግማሾቹ ደግሞ ሶላት የላኢላሃ ለላ ሸርጥ አይደለም ይላሉ አላሁ አለም እኔ እንጃ <clears throat> ስለዚህ ዞሮ ዞሮ ሶላት ትልቅ ወሳኝ ነገር ነው ወይ የውመል አላህ ፊት ቀርበን ወይ ብዙ ነገር ያመልጥብናል ካልሆነ ደግሞ ምናልባት ካፊርም እነዛኞቹ ዕለማዎች ትክክል ከሆኑ ደግሞ የጀሃንም ዘውታሪ ሊያደርገን ይችላል ማለት ነው ስለዚህ እኛ ሙስሊሞች ደግሞ ጀነትና ጀሃነም ነው ያለው እዚህ በዚህ መቀለድ አያስፈልግም ሶላታችንን ያው ቀጥ አድርገን መስገድ ያለብን ነቢያችን ስለ ላሁ ሰለም ብለዋል ራስ በሰውነት እንዳለው ቦታ እስልምናም ሶላትም በእስልምና ቦታው ልክ እንደዛ ነው ብለዋል ብዙ አይነት ማስረጃዎች አሉ ብቻ ሶላት በጣም ተግባር ላይ ሲመጣ የመጀመሪያው ስራ እሱ ነው እሺ የብተጊ ግን ያው ቢዛሊካ ወጅህ የአላህን ፊት ፈልጎ መሆን አለበት ከሪያ መጽዳት አለበት ማለት ነው ከሪያ የራቀ መሆን አለበት ሪያ የተቀላቀለበት ስራ ከሆነ ስራው ይበላሽበታል ማለት ነው ትርጉም የለውም ከሪያ መራቅ አለበት የሚሰራው ስራ። እሺ ቀጣ ያመጣው ሐዲስ ደግሞ ምንድነው وعن أبي سعيد أبي سعيد الخدري رضي الله عنه أبي سعيد أبو سعيد الخدري من على عن رسول الله صلى الله عليه وسلم كنبياتين صلى الله عليه وسلم ከነቢያችን ስለ ላሁ ለ ሰለም ወስደ ቃለ ነቢያችን ስለ ላሁ ለ ሰለም ምን አሉ ቃለ ሙሳ ሙሳ አለ ቃለ ሙሳ ሙሳ አለ ያ ረቢ ጌታዬ ሆይ አለ ቃለ ሙሳ ሙሳ አለ ነቢያችን ስለ ላሁ ሰለም ናቸው የሚናገሩት ቃለ ሙሳ ሙሳ አለ ያ ረቢ አንተ ጌታ ሆይ አለ ያ ረቢ አንተ ጌታዬ ሆይ እሺ ያ ረቢ ችግር የለው መጠየቅ ይችላል ችግር የለውም አዎ ያ ረቢ ነው የሚለው ጽሁፍ እሺ ያ ረቢ አንተ ጌታዬ ሆይ አለ ሙሳ ማለት ነው አልምኒ አስተምረኝ ያ ረቢ አልምኒ አለ ሙሳ ነው የሚናገረው አስተምረኝ ሸይአን አንዳች ነገርን አስተምረኝ አዝኩረከ የማወሳብህ ወአርዩከ የምጠራብህ ቢህ የሆነ በሱ ስለዚህ አልምኒ አስተምረኝ ሸይ አንዳች ነገር አስተምረኝ አዝኩሩከ የማወሳብህ የሆነ ወአድዑከ የምጠራብህ የምለምንብህ ነገር እስቲ አስተምረኝ አለ ሙሳ ለአላህ ቃለ ሙሳ አላህ አለ ቃለ አለ አላህ ምን አለ ቁል በል ያ ሙሳ አንተ ሙሳ ሆይ በል አለው ላኢላሃ ኢላላህ ላኢላሃ ኢላላህ በል አለው አላህ ማለት ነው ለሙሳ በእውነት የሚመለክ አምላክ አንድ አላህ ብቻ ነው የሚለውም በል አለው ላኢላሃ ኢላላህ የምትለዋን ዚክር ቃለ ስለዚህ ላኢላሃ ኢላላህ ከዚህ የምትረዳ ያው በኋላ እናወራለን ቃለ አለ ያ ረቢ አንተ ጌታዬ ሆይ ሙሳ ነው የሚለው አሁን ቃለ አለ ያ ረቢ አንተ ጌታ ሆይ ኩሉ ዒባደከ ባሪያዎችህ ኩሉ ዒባደከ ሁሉም ባሪያዎችህ የቁሉነ ሀዛ ይህንን ይላሉ ኩሉ ሁሉም ዒባደከ ባሪያዎችህ የቁሉነ ሀዛ ይህንን ይላሉ አለ የቁሉነ ሀዛ ይህንን ይላሉ ማለት ይሄ ማለት የፈለገው ለምንድን ነው ሁሉም እያሉ ነው እና እኔ የተወሰነ ለየት ያለ ፈልጋለሁ ነብይ ነኝ እና የተለየ ነገር ፈልጎ ነው ማለት ነው ሙሳ የበለጠ ፈልጎ ነው የበለጠ ነገር <coughs> ሁሉም ያው አጅር ነው የሚፈልጉት ቃለ አለ አላህ ምን አለው ያ ሙሳ አንተ ሙሳ ሆይ ያ ሙሳ አንተ ሙሳ ሆይ ለው አነ ሰማዋቲ ሰማያት እኮ አሰብዕ ሰባቱ ሰባቱ ሰማያት ወአሚሩሁነ ነዋሪዎቹም እዛ የሚኖሩ ማለት ነው ሰባት ሰማያት የሚኖሩ ገይሪ ከኔ ውጭ አለ አላህ ገይሪ ከኔ ውጭ ወልአርዲነ ሰብዕ ሰባቱም ሰማያት ሰባቱ ምድር ይቅርታ ወልአርዲነ ሰብዕ ሰባቱ ምድሮች እኮ ሰባቱ ሰማያት ነዋሪዎቹም ሰባት ምድርም ሁሉም ነዋሪዎቹም ፊ ከፈቲን አንድ መዳፍ ላይ ቢቀመጡ ፊ ከፈቲን አንድ መዳፍ ላይ ቢቀመጡ ወላ ኢላሃ ኢላላህ ላ የሚለው ደግሞ ፊ ከፈቲን በሌላ መዳፍ ላይ ቢቀመጥ እጅ መዳፍ ማለት ነው ቢቀመጥ እኮ ማለት ቢሂነ ታመዝናለች ማለት ታመዝናለች ቢሂነ ከነሱ ታመዝናለች ላኢላሃ ኢላላህ ላኢላሃ ኢላላህ ከነሱ ታመዝናለች ስለዚህ አቡ ሰዒድ ክድሪ በዘግበው ሐዲስ ነቢያችን ስለ ላሁ ለ ሰለም ምን አሉ ሙሳ አለ ያ ረቢ አሊምኒ ሸይአን አዝክሩከ ወአድዑከ ብሂ ጌታ ሆይ አስተምረኝ የሆነ ነገር አስተምረኝ እስቲ ለዚክርና ለዱዓ የሚሆነኝን ነገር አስተምረኝ አለው ሙሳ ለአላህ እየጠየቀው ነው ማለት ነው ቃል አላህ ምን አለው ላኢላሃ ኢላላህ በላለው ላኢላህ ለላ በእውነት የሚመለክ ስለዚህ ከዚህ ምን ትረዳላችሁ ላኢላህ ለላ የሚለው ድሮም የነበረ ነው ምድርም የተፈጠረው ለላኢላህ ለላ ነው ሙሳም የው ይል ነበረ ከዛም በፊት የነበሩ ነቢያት ይላሉ ነቢዩ መሐመድ ስለ ላ ሰለምም ብለውታል እኛም እያልን ነው ለወደፊትም ይባላል አላህ የሚለው እስልምና ሙስሊም ሲጠፋ ምድርን እኮ አላህ ለአንድ ሙስሊም ብቻ ብሎ ያቆማታል እኮ ምድርም እኮ የምትጠፋው የመልቅያማ የሚደርሰው እኮ አንድም ሙስሊምም በዚች ምድር ሲጠፋ እኮ ነው አንድ ሙስሊምም ሲጠፋ ሁሉም ካፊር ብቻ ሲቀር አላህ ምን ያደርጋል ምድርን ያጠፋታል እነሱ እየኖሩ እኮ ነው normal በትክክል እየኖሩ ቁጭ ያለውም ቁጭ ብሎ የተኛውም ተኝቶ እኮ ነው ምድር መሰነጣጠቅ ሰማይ መፈራረስ ሁሉም የሚጀምረው እኮ እዚህ لا إله إلا الله نقول ما لتنا قال على يا ربي أنت قيتها ويا ሁሉም ባሪያዎች ይህንን ላኢላ ኢላላህማ ሁሉም ባሪያዎች ይላሉ እኔ የበለጠ አጅር ፈልጎ ነው ማለት ነው ሙሳ የበለጠ አጅር ፈልጎ ነው ለየት ያለ አላህ ምን አለው ሰማት ሰማያት ሰባት ምድርም ነዋሪዎቱም ሁሉም በአንድ መዳፍ ቢቀመጡ የሚዛን ሁለት መዳፍ ያለው እዚህ ጋር እንግዲህ የሚዛን ሁለት ጆሮዎች አሉ አይደለም መመዘኛ በሱ ሲመዘን ማለት ነው አንደኛው መዳፍ ላይ አንዱ የጆሮ ሚዛን ላይ የጆሮ የሚዛን ጆሮ ላይ ሰባት ሰማያትና ሰባት ምድር ነዋሪዎቹም ሁሉም ቢቀመጡባት በሌላኛው ሚዛን ላይ ደግሞ ላኢላህ ኢላላህ ቢቀመጥ ላኢላህ ኢላላህ ታመዝናለች ላኢላህ ኢላላህ ታመዝናለች ስለዚህ ትልቅ ቦታ ነው ያላት አለው አላህ ማለት ነው እዚህ የላኢላህ ኢላላህን ቦታ እናያለን አሁንም ላኢላህ ኢላላህ ማለት ምንድነው ተውሂድ ነው ይሄ ተውሂድ ቦታ እየተረዳ ነው ይሄ ሁሉ ቁርአንና ሐዲስ ምና ሼኹ የሚጠቅስ ያለው ለምንድን ነው የላኢላህ ኢላላህ የተውሂድ ከፍተኛ ቦታውን እየጠቀሰ ነው ማለት ነው رواه ابن حبان والحاكم وصححه الى له حديث ايش ابن حبان ምናምን የሚሉት እንደነ ቡኻሪ ምናምን ሐዲስ ዘጋቢዎች ናቸው እሺ ወልትርሚዚ ትርሚዚ በዘገበው ሐዲስ ደግሞ ትርሚዚም ሌላ ከኩቱቡ ሲታ ውስጥ ነው ከስድስቱ ታላላቅ መጽሐፍቶች ውስጥ ነው ያው ትርሚዚ ማለት ያው ሱነን ውስጥ ነው ታውቁታላችሁ እነዚህ ስሞችን መልመድ ቡኻሪ አለ ሶሒህ ቡኻሪ ሶሒህ ሙስሊም አለ እዛ ሱነኑ ትርሚዚ ሱነኑ አቢ ዳውድ ሱነኑ እብን ማጃ ሱነኑ ነሳኢ እነዚህ ሰውም ሲናገር ልታውቋቸው ማለት ነው እነዚህ አሊሞቻችን ናቸው ኪታቦች የተጻፉት በአምሳ አመታት ውስጥ ነው እነዚህ ስድስቱም አብዛኞቹ የተጻፉት በአምሳ አመታት ውስጥ ነው ወደ 250 ሂጅሪ ጀምሮ ወደ 250 ሂጅሪ አካባቢ ተጀምሮ እስከ 300 ሂጅሪ ባለው ውስጥ ነው የተጻፉት ስድስቱም እና ሀዲስ ናቸው እንዳለ ከነሱ እነሱ ምንድን ያደረጉት ከራሳቸው ጀምረው እስከ ነቢዩ ስለ ላሁ ሰለም እንትና ነገረኝ እንትና ነገረኝ እያሉ ዘገባ አድርገው ሐዲሱን አስቀምጠው ማለት ነው ሐዲስ ያስቀመጡት ዘገባ መምጣቱ ሪዋያ ማለት ለእስልምና ትልቅ ለማንም ሃይማኖት ትልቅ ነው ባይዘው ግን እስልምና እኛ ኡማ የተለየ ነው ግን አለን ዘገባ አለን እኛ ሪዋያ አለ ሌላዎቹ ግን የላቸውም ለዛ ነው ቢድዓም ገብቶ ጭምልቅልቅ ያደረገው የሌሎቹም ለምን አያውቁትም ትክክለኛው ከስተቱ የለማ ዘገባ የለማ ማን ከማን መጣ የትኛው ነው ትክክል የትኛው ነው ውሸት የለም አያውቁትም አላህ ግን እኛን ሲጠብቀን ቁርአን ብቻ ሳይሆን ቁርአንም ተዘግቦ ቁርአንም በእርግጥ ተጽፎ ነበረ በነቢያችን ስለ ላ ግን ሀዲሶችንም አላህ ሲጠብቃቸው በዘገባ መጣ እንትና ነገረኝ እንትና ነገረኝ እንትና ማን ነው ውሸታም ነው እውነት ነው ካፊር ነው ሙስሊም ነው ሙናፊቅ ብዙ መለያ አላቸው ስለዚህ አላህ ለዚች ኡማ ለየት አድርጎ የሰጠን ትልቅ ነገር ምንድነው ዘገባ ነው እስልምናችን እስካሁን የተጠበቀው በዛ ነው አላህ ይሄ ጥሩ ነገር የተሰጠን አንድ ነው እና ለድሮ የሀዲስ ዑለማዎቻችን በጣም አላህ ጀዛቸውን ይስጣቸው በጣም ይህን ሁሉ ጠብቀው ከመበላለስ ሺ አራት መቶ ቁርአን ብቻ ሳይሆን ሀዲስ ራሱ እስካሁን ድረስ ቁጭ ብሏል ይኸው ከአላህ በታች ዑለማዎቻችንን ያው አላህ ጀዛቸውን ይስጣቸው <clears throat> ወሊትርሚዚ ትርሚዚይ በዘገበው ደግሞ ሐዲስ ወሐሰነሁ ሐሰን ነው ብሎታል ሐዲሱን ያው ሐሰን ሐዲስ ከሆነ ተቀባይነት አለው ማለት ነው ሶሒሕም ሐሰንም ለማስረጃነት በቂዎች ናቸው አን አነሲን አነስ ነው ሶሓብዩ ማለት ነው እዚህ ሀዲስ ስትቀሩ ብዙ ጊዜ እዚህ ጋር ምንድን የሚመጣው ብዙ ጊዜ ሶሓባዊ ሶሓብዩ ይናገራል አይደለ ሀዲሱን የዘገበው ለምሳሌ ቡኻሪ ነው ይላል ወይ ትርሚዚ ይላል ከዛ በኋላ የሶሓባውን ስም ይጽፋል ከዛ ሀዲስ ያመጣል ይሄ ያው ተቆርጦ ስለመጣ ነው ባጭሩ እንጂ ከፍ እያላችሁ እንሻአላህ ምን ይላል ወደ ወደ ኪታቡ ዋናው ኩቱብ ሲታ ምናም ስትቀሩ ሙሉ ዘገባውን ታገኙታላችሁ ከኪታቡ ጸሐፊው ጀምሮ እስከ ነቢያ ዐለይሂ ያሉ ሰዎች ሁሉ ተጽፈው እያንዳንዱ ሀዲስ አለ እኛ ግን ያው ወደ ታች ስለሆነ ብዙ ቦታ ላይ አያስፈልግም ማለት ነው ሰሚዕቱ ረሱላላሂ ሰለላሁ ዐለይሂ ወሰለም ነብያችን صلى الله عليه وسلم ሲሉ ሰማኋቸው አለ አነስ ማለት ነው አነስ ረዲየላሁ ዐንሁ አንሁ የቁሉ እያለ አፎን يقول እያሉ ነቢያችን صلى الله وسلم ሲሉ ሰማኋቸው አለ አነስ ቃል አላሁ ተዓላ አላህ አለ ነቢያችን አሉ ከዛ ደግሞ አላህ አለ ከሰሓቢዩ ከአነስ ወደ ማን ምን አለ አነስ ነቢያችን ስለ ላ ሰለም ሲሉ ሰማኋቸው አለ ነቢያችን ስለ ላ ሰለም ደግሞ ምን አሉ ቃል አላሁ ተዓላ ከፍ ያለው ጌታችን አለ የብነ አደም አንተ የአደም ልጅ ሆይ የብነ አደም አንተ የአደም ልጅ ሆይ ሁላችንም ይመለከተናል ማለት ነው ለው አተይተኒ ብትመጣኝ አለ አላህ ወደ እኔ ብትመጣ ቢቁራብ ልአርዲ ምድርን በሞላ ምድርን ሊሞላ በቀረበ ይሉታል ወይ ደግሞ ምድርን በሞላ ወይ ደግሞ ምድርን በሚያክል ችግር የለውም ኸጣያ ወንጀል ማለት ነው ኸጣያ ወንጀል ወደ እኔ ብትመጣ ማለት ነው ይህን ሁሉ ወንጀል ይዘ ብትመጣ ምድርን የሞላ ወይ ምድርን የሚያክል ወይ ደግሞ ምድርን ሊሞላ የተቃረበ ወንጀል ወደ እኔ ይዘ ብትመጣ ثم لقيتني ከዛ ብትገናኘኝ የውም ልቅያማ አረሳት ልቅያማ ማለት ነው ሂሳብ ላይ ብትገናኘኝ ላ ቱሽሪኩ ሳታጋራ ሽርክ ሳትሰራ ቢሸይአ በእኔ ላይ አንዳችም ነገር ሳታጋራ ሳታሻርክ ብትገናኘኝ ብትመጣ የውም ልቅያማ ግን ምድርን የሚያክል ወንጀል ሰብስበ ብትመጣ ከዛ ወንጀል ሁሉ ውስጥ ግን ሽርክ የለም ማለት ነው ሽርክ ግን አልሰራም ሰውየው ለአተይቱከ እኔም እመጣህ ነበር ያውገናኝ ነበር መልቂያማ ቢቁራቢሃ እሷን በሞላ ወይ ደግሞ እሷን ሊሞላ በተቃረበ ምድር ማለት ነው ያው እሱ ሰውየውን ይዞት በመጣው የሚያክል መግፊራ ማህርታ ማህርታ መግፊራ ማለት ማህርታ ያንን የሚያክል ማህርታ ይዤ እጠብቅህ ነበረ አላላህ ስለዚህ ይህ ሀዲስ ምንድን ነው ነቢያችን ስለ ላሁ ሰለም ሲናገሩ ምን አላህ ነው ያለው ይህን ቀጥታ የተናገረለኛ ምን አለ የብነ አደም የአንተ የአደም ልጅ ሆይ የብነ አደም አንተ የአደም ልጅ ሆይ ሁላችንንም ይመለከተናል ለው አተይተኒ ብትመጣ ወደ እኔ ቢቁራቢል አርድ ምድርን በሞላ ወይም ምድር በሚያክል ወይም ምድርን ሊሞላ በተቃረበ ከጣያ ወንጀል ይዘ ብትመጣ يوم القيامة ማለት ነው ይህን ሁሉ ወንጀል ይዘ ብትመጣ ሳይቶብት ሙቶ ማለት ነው ምክንያቱም ከቶበት አንድ ሰው ወንጀሉ የለም አላህ ያጠፋለታል ግን ሳይቶበት ራሱ ሙቶ ثم لقيتني ከዛ ብትገናኘኝ ብትመጣ ላ ቱሽሪኩ ቢ ሸይአ አንዳችም ነገር ግን በእኔ ሳታጋራ ሽርክ ሳይሰራ ስለዚህ ወንጀል ያንን ሁሉ ተሸክሞ ቢሄድም ከዛ ወንጀል ውስጥ ምንም የለም ማለት ነው ሽርክ የለም ማለት ነው ሽርክ ሳይሰራ ያ ሰውዬ ሽርክ ሳይሰራ ሌሎች ወንጀሎች ግን ብዙ ሆኖበታል ማለት ነው ተሰብስቦ ቢሄድ ለአተይቱከ እኔ መገናኝ ነበረ ቢቁራቢሃ መፊራ እሷን በሞላ ማህርታን ይጀገናኝ ነበርና ያው ወንጀል ሁሉ አላህ ያጠፋለታል ማለት ነው ስለዚህ ከዚህ ሁሉ የምትረዱት ምንድን ነው ያው የተውሂድ ነው የተውሂድ ትልቅ ቦታን እንረዳለን ማለት ነው ትልቅ ትልቅ ተውሂድ በጣም ትልቅ ቦታን ያለው አንድ ሰው ርዕሱ ምንድን ነበር ያለው ባቡ ፈضሉ ተውሂድ ወማ ይከፊሩ ሚን ዝኑብ ነበር ያልነው ፈضሉ ተውሂድ የተውሂድ አብላጫነትና ወማ ይከፊሩ ደግሞ የሚያጠፋው ሚን ዝኑብ ከወንጀል የሚያጠፋ አይደለ ፈضሉ ተውሂድም የተለያዩ ቁርአኖችን አምጥቶ አይተናል አሁን ደግሞ የሚያጠፋው የሚለው ይህም ሀዲስ ራሱ ይሆናል ማለት ነው አይደለም ያንን ሁሉ ወንጀል ይዘ ብትመጣ ያንን ሁሉ ወንጀል ተሸክመ ብትመጣ ነገር ግን ተውሂድ ያለህ ከሆንክ ከሽርክ የጸዳህ ከሆንክ አላህ ያንን ሁሉ ወንጀል ያጠፋል ማለት ወንጀል ሽርክ ተውሂድ ያጠፋል ማለት ነው ተውሂድ ሌሎች ወንጀሎች ተምረን ጀነት እንድንገባ ያደርገናል ማለት ነው ተውሂድ ባቡ እዚህ ጋር አልቃል ጥያቄ ካላችሁ መጠየቅ ትችላላችሁ الحمد لله والصلاة والسلام على رسول الله صلى الله عليه وسلم والسلام عليكم ورحمة الله والله أعلم